ክፍል 19 ይህ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ በዛሬው ፕሮግራማችን ዜና እንዲሁም በመደበኛው ፕሮግራም ስለ አንድሮይድ ላይ እንዴት ነው ኢንተርኔትን በራውስ ማድረግ የምንችለው የሚል አጠር ያለች ፕሮግራምና አስተያየት መስጫዎቻችሁን የምንገልጽበት ፕሮግራም ተካቷል። አስተያየቶቻችሁንና ፕሮግራሞቻችሁን በመላክ ይህ ፕሮግራም እንዲጠናከር አስተዋጽኦ አድርጉ እንላለን ከፕሮግራማችን ጋር አብራችሁን ቆዩ በዚህ ሳምንት ያሉን ዜናዎች በየኤንቪዲኤ ቨርዥን 2016 ነጥብ 2 ተለቀቀ እንዲሁም አንድ ትንሽ ገረም ያለኝን ያገኘትን ነገር ላካፍላችሁ ብዬ ነው። በእንግሊዝ ሀገር አንድ company ሰዎች ከሚገባቸው በላይ ገንዘብ ሲያወጡ በኤሌክትሪክ የሚነዝር መሳሪያ ሰራሁ ብሏል። በዝርዝር ለመመልከት ስሞክር NVDA 2016 ነጥብ ሁለት ሰኔ ሁለት በፈረንጆቹ ይፋ ሆኗል፣ ተለቋል። በዚህ version የተጨመሩ ነገሮች ጽሁፍ እየጻፋችሁ ስፔሊንግ ስህተት ስትፈጽሙ beep የሚል የ tone የድምጽ ያሰማችኋል። ያው ይሄ እንዲሰራ በ document formatting በሚለው setting ውስጥ announce spelling error የሚለውን ቼክ ቦክስ ቼክድ ተደርጎ ከዛ በኋላ keyboard በሚለው setting ውስጥ ደግሞ spelling error sound የሚለው check መደረግ አለበት። ሌላው በዚህ version የተጨመረው eSpeak uh, የተሰኘው speech synthesizer eSpeak NG በሚለው ተቀይሯል። ከተጠቃሚዎች perspective ብዙም ለውጥ የለውም። ድምፁም ሁሉም ነገር አንድ ነው። ልዩነቱ ስፒክ እንጂ አሁን እየተሰራ ያለ active ነው። eSpeak በፊት የምንጠቀምበት ግን ከ2015 ኤፕሪል ማያ አካባቢ development ኡ ቆሟል፣ መሰራት ቆሟል ማለት ነው። ይሄኛው ግን የተሰራ ይመስላል። እንግዲህ ይሄኛው ደግሞ ሄዶ እንደ እኔ ነው ካላቋሙት በቀር ሌላ NVDA ሁለት የ Microsoft Office ፕሮግራሞች ላይ ኤንቪዲ አብሯቸው እንዲሰራ በደንብ ተደርጓል። ለዝርዝሩ ሁለት እንዳውለዱ አድርጋችሁ help ስር What's New የሚል አለ እሱን check አድርጉ። ሌላ ሁለተኛው ዜና በእንግሊዝ ሀገር የሚገኝ አንድ company ተጠቃሚዎች ገንዘብ ከሚፈልጉት በላይ ሲያወጡ በኤሌክትሪክ የሚነዝር መሳሪያ ሰርድቻለሁ ብሏል። ይህ መሳሪያ እንደ እጅ ሰዓት ክንድ ላይ ታስሮ ሰዎቹ ለመሳሪያው አስቀድመው በሞሉት setting ማለትም በቀን ይህን ያህል ገንዘብ ወይም በወር ወይም በሳምንት በሆነ ጊዜ ውስጥ ይህን ያህል ገንዘብ ብቻ ነው ማውጣው ብለው ከሞሉ በኋላ ከዛ በላይ ገንዘብ ሲያወጡ ይነዝራል። እንዴት ነው አፈጻጸሙ የሚለው አሁን ለጊዜው በባንኮች በኩል ለተጠቃሚዎች እንደሚደርስ እየተገመተ ነው። ፈረንጆች አሁን ከሞላ ጎደል ጥሬ ገንዘብ ማለትም የወረቀቱን note ይዞ መንቀሳቀስ ስላቆሙ ገንዘባቸውን በሙሉ በባንኮቻቸው በኩል በ credit card፣ በሞባይል አፕሊኬሽኖች አማካኝነት ወጪ ስለሚያደርጉ ባንኮቹ ናቸው ወጪና ገቢውን የሚቆጣጠሩት። ስለዚህ ባንኩ ከባንኩ account ሲከፍቱ ያ ላይ የሚታሰረው ሰዓት ይሰጣቸዋል። በቀን ይህን ያላወጣለሁ ብለው ይሞሉና ያንን ሰዓት ስትደርሱ ኤሌክትሪክ ይነዝራችኋል ማለት ነው። ልክ እንደ ፓቭሎቭ በባዮሎጂ ትምህርታችሁ ትዝ ካላችሁ ውሾች ሰዓት ሲደርስ ምግብ እንትን ደወል ሲደወል እንደ ራቦ ሰው ምራቅ እንደሚያዝረብርቡት እንዲሆን ያን ማስለመድ እንደሚቻለው ሰዎችም ገንዘብ እንዳያወጡ ማስለመድ ይቻላል የሚል ይመስላል ፍልስፍናው። ለሳምንት የነበሩን ዜናዎች እነዚህ ናቸው። በዛሬው ፕሮግራማችን ላሳያችሁ የምሞክረው በ touch screen በሆነ ሞባይል ማለትም በ Android እንዴት አድርገን ነው web browse ወይም website ወይም ኢንተርኔትን መዳሰስ መቃኘት የምንችለው የሚለውን ነው። እንግዲህ በሌሎቹ ፕሮግራሞች ላይ እንደታዘባችሁት ዋናውን አደራረጉን ከማሳየት በፊት መንደርደሪያዎችን ማውራት ይቀናኛል። ምናልባት መግባቢያ ላይ እንድንደርስ ስለምን እያወራሁ እንደሆነ ያን አሁን ማሳየውን ለምን እያሳየው እንደሆነ እንድና እንድንግባባ ማለት ነው። እንግዲህ ሁላችን እንደምታውቁት በኖኪያ ሞባይሎቻችን ወይ ብራውዘሩን በ Talks ስንጠቀም ቆይተናል። ያው በቁጥሮቹን ለተለያየ key shortcut ሆነውን ለምሳሌ አራት ቁጥር ለ heading፣ አምስት ቁጥር ለ link፣ ስድስት ቁጥር ለን ለ non link ወዘተርፈ። ኮምፒውተር ላይም እንደዚሁ ሁሉም ኤብሲዲ ኪዎች shortcut አላቸው። ከሁለቱም ውጭ ደግሞ የጋራ የሆነ up ና down እያደረግን መስመር በመስመር ማንበብ እንችላለን። አሁን ይሄ ነገር ግን touch screen ላይ አስቸጋሪ ነው የሚሆነው። ያለን interface አንድ ጠፍጣፋ ነው እንጂ እንደ ኮምፒውተር ወይ ሀያ ስድስት እና ከዛ በላይ የሆኑ አማራጭ points ወይም መግቢያ መንገዶች ሞባይላችን ላይም ሀያ ስድስት ባይሆኑ ዘጠኝ ኪዎች እና up down፣ left right እና center ኪዎች የሉንም እና ይህንን touch ኢንተርፌሱን ወይም እየተነካ የሚታዘዘውን መጠቀሚያ መንገድ ለሚ ማየት ለተሳነው ሰው እንዲመች አድርገው ሰርተውታል። በዚህ ረገድ ከዚህ በፊት ሞዚላ ፋየርፎክስ ጥሩ እርምጃ ሄደው ነበር። በተለይ ዛሬ ሁለት ዓመት እንደዚህ ዜና ላይ ሳነብ እና በተለይ keyboard አያይዛችሁ እና በፊት ደግሞ ድሮ አሁን አንድሮይድ የዓለምን ገበያ ሳይቆጣጠረው በፊት አንድሮይድ ስልኮች keyboard አብሮ ነበራቸው። ከታች keyboard መጻፊያ ይኖራል፣ ላይ ደግሞ ስክሪኑ touch screen ይሆናል። በኋላ ነው ይሄ የቀረ የመጣው። በዛ ጊዜ ፋየርፎክስ በጣም በጣም ጥሩ እርምጃ ሄዶ ነበር። ከቶክባክ ጋር በትክክል ይሰራ ነበር። አሁን touch ስክሪኑ ሙሉ ለሙሉ touch screen ሲሆን ኪቦርዶቹ ሲቀሩና በ touch screen ብቻ ሲሆን የሞዚላም ችላ እያለው መጥቶ አሁን almost ምንም አይጠቅምም ማለት ይቻላል። በምትኩ ደግሞ በፊት ምንም አይሰራም የነበረው ጉግል ክሮም አሁን አሻሽለው አሻሽለው በጣም የሚጠቅም ደረጃ ላይ ደርሷል። በተለይ ስቲ version fifty ወይም version ሀምሳን download አድርጎ ለሚጠቀም ሰው TalkBack ም ደግሞ version four point four point five version four point five sorry version four point five እሱን ለሚጠቀም ሰው ነው ይሄ በተለይ የሚሰራው። እንግዲህ ወደ ተግባሩ ስንገባ ያው በአስረኛው ፕሮግራም ላይም እንደገለጽኩት አንድሮይድ ስልክ ያላችሁ ሰዎችም እንደምታውቁት ፕሮግራሞች የተለያየ ቦታ ላይ ሊገኙ ይችላሉ። አንደኛ home screen ነው፣ ሁለተኛው የ application ዝርዝሩ ላይ ነው። እኔ አሁን ጉግል ክሮምን home screen ላይ ስላስቀመጥኩት እሱን በሱ ነው የምከፍተው። እንግዲህ ክሮምን ከከፈትን ወዲያ ባጭሩ ልክ ፊት ለፊት የመጣ ገጽ ምን ገጽታዎች አሉት የሚለውን ለማሳየት እሞክራለሁ። ከላይ ስንጀምር እቺ ከላይ መጀመሪያ ያለችው ናት። ታብስ የከፈትናቸው ሁለት ሶስት ታቦች ቢኖሩ ለምሳሌ በአንዱ ታብ ፌስቡክ፣ በአንዱ ታብ አሁን ቀጥሎ የማሳየው ቢቢሲ፣ በአንድ tab ደግሞ ማን እናድርገው የኢትዮጵያ ሬዲዮን ብናደርግ ሶስት ከሆኑ three tabs ነው የሚለን የኔ one tabs ነው ያለኝ። ከዛ ከሱ ወደ ቀይ ደግሞ more options አሉ እነ ማርክ የምናደርግበት የመሳሰሉት ባጭሩ ወደ በኋላ አብራራቸዋለሁ። ከዚያ በዛ ማስቀጠል ደግሞ ስለ ዌብሳይቱ security ያለው ምናምን የሚያሳይበት ነው። ከዚያ ቀጥሎ ይሄ address ኡን የምንጽፍበት ቦታ ነው። በጣታችን ከላይ ጀምረን ስንዳስስ የምናገኘው ከኖቲፊኬሽኑ በታች ከቀቡ notification በታች ይህን edit ቦክስ አድራሻ መጻፊያ ከዚህ በተረፈ በቃ ከላይ አንስተታች እስከምንደርስ የ website የከፈትነው page ጠቅላላ መረጃና ጽሁፍ የሚታይበት ነው ማለት ነው። ክሮም ሙሉ ለሙሉ ትኩረቱን ከዌብሳይቱ ላይ ቀጥታ እንድንገናኝ ለማድረግ ያሰበ ይመስላል። ያው እንደ ማንኛውም አንድሮይድ የመጨረሻው ሶስቱ በተኖች home፣ back እና option እንደተጠበቁ ናቸው። ከዛ በላይ በቅር ግን ስክሪኑ በሙሉ የከፈታችሁን ዌብሳይት ነው የሚያሳየው። አሁን እንግዲህ በ edit ቦክሱ ላይ ሁለት ጊዜ tap በማድረግ ኪቦርድ እንዲመጣል ና ከዛም አሁን መሞከሪያ ዛሬ ያሰብኩት የቢቢሲ የዜና website ነው። ራሱ ሞልቶልኛል። ወደፊት ከፍቼው ስለማቅ ለነገር ግን እስቲ ምናልባት በዚህ አጋጣሚ አንድሮይድ ለምትጠቀሙ keyboard መጻፍ በጣም እየተቸገርኩ ነው ና እስቲ ለእኔም ደግሞ ለሌሎች የፕሮግራም ተሳታፊዎችም ይጠቅማል የምትሉት ማፍጠኛ መንገድ ካለ ብትጠቁሙኝ ደስ ይለኛል። እንግዲህ BBC News home BBC News ብሎ ከፍቷል። እንግዲህ እዚህ ላይ የማነሳው በመግቢያው እንዳልኩት ከሞባይላችን interact የምናደርግበት አንድ ወጥ ጠፍጣፋ ገጽ ነው ያለው ስክሪኑ ማለት ነው። ግን ምንድን ነው ያደረጉት በ ወደ right ስንጠቅስ ወደ ቀጣዩ ወደ left ስንጠቅስ ወደ ቀዳሚ ወስደናል ነገር ግን ምንድን ነው ቀጣዩ ምንድን ነው ቀዳሚው የሚለውን የምንወስነው በማን ነው? ወደ ላይና ወደታች በመጥቀስ ነው። ወደ ላይና ወርታች የምንጠቅስባቸው አንድ ስድስት የሚሆኑ አማራጮች አሉ። እነሱን አሁን አሳያለሁ። ሄዲንግስ and ላንድማርክስ ሄዲንግስ ማርክስ በኖኪያ ለምንጠቀም headings ለምሳሌ አራት ቁጥር ላይ የምናገኛት ናት። አሁን እችን መርጥ እንዳሁን አድርገን heading landmarks ሲለን right right ብናደርግ በሄድግ በሄዲንግ ይሄድልናል ማለት ነው። ትንሽ ልሞክር። ባነር ሪጅን ሊስት ሾዊንግ ቱ አይተምስ ናቪጌሽን ሊስት ሾዊንግ ዋን አይተም ሪጅን ሊስት ሾዊንግ ቱ አይተምስ accessibility links heading 2 navigation list showing one item ቅድም በርዕሱ እንዳለው ሄሪንግ ኤንድ ላንድማርክስ የሚል ስለሆነ ነው። በኖኪያው landmark የሚባል feature አልነበረም፣ አሁን ነው የተጨመረው። በዚያ ምክንያት ሄሪንግ ሄዲንግ ላይ ብቻ እየሄደልኝ አይደለም፣ ሌሎች የ navigation feature ኦች ላይ ጭምር እየሄደ ነው። ቀጥሎ ያለው ደግሞ link ኦች ናቸው። link ኦች አምስት ቁጥር ኖኪያችን ላይ አምስት ቁጥር ስንነካ የሚወጡት ናቸው። ቢቢሲ ኒውስ ሴክሽንስ ኢን ሊስት ሞስት ሬድ ሊንክ አውት ኦፍ ሊስት ሽፕራክስ ኪል አፕ ቱ 700 ማይግራንትስ ሊንክ okay ከ list ቀጥሎ ያሉ ደግሞ controls ናቸው። እንደ button እንደ check box አይነቶቹን ማለት ነው። እስቲ እዚህ ካለው section button ይሄ በኖኪያ እሱንም ይመስላል ነበረው። button ከ link ጋር አምስት ቁጥር ላይ ነበር። እዚህ ለብቻው ነው ማለት ነው። ይሄ characters ነው። በፊደል በፊደል ለማንበብ ነው። ግልጽ ነው word ደግሞ ቃል በቃል ለማንበብ ነው። ላይንስ ይሄ ደግሞ መስመር በመስመር ለማንበብ ነው። default ደግሞ መጀመሪያ ያለው እያንዳንዱን element ተራ በተራ የሚዘረዝርልን ነው። አሁን በ default ላድርጌ ወርታች ቢቢሲ ኒውስ ሰርቪስ ኦን ዮር ሞባይል ሊንክ ኦን ዮር ኮኔክትድ ቲቪ ጌት ኒውስ አለርትስ ኮንታክት ቢቢሲ ኤክስፕሎር ዘ ቢቢ ኢንሊስት ኒውስ ስፖርት ሊንክ ዌዘር ሊንክ ሾፕ ኤርት ሊንክ ትራቨል ካፒታል ሊንክ Travel. Capital. Link. Culture. Link. እያለን ኤክስፕሎር እናደርጋለን Headings ማለት and ነው። landmarks. በሄዲንግ እስቲ አንድ Content info. List ርዕስ showing nine items. ልፈልግና ለመክፈት ልሞክር። ኦኬ አልፌ መጥቻለሁ። ቅድም Navigation. List showing 23 items. ኮንትሮሉን የነካው ጊዜ Complimentary navigation. BBC News Services head. BBC News navigate. More from BBC News. He- Picture galleries heading 2. Follow us. He- Mark B- BBC Earth heading. BBC Future. BBC Culture. he- BBC Ca- B- Sport heading 2. እ፣ አሁን ግር እያላችሁ Explainers. ያላችሁ ካላችሁ ምን Features እያደረኩ and እንደሆነ analysis heading 2. ወደ ግራ እየነካሁ እ፣ Explainers heading 2. Features and analysis heading 2. ወደ ግራ እንዲህ ወደ ግራ ጥቅስ ጥቅስ እያደረኩ ወደ የሚቀድሙት Links. እየሄድኩ ነው ማለት ነው። One open tabs button. Flower power. Link. አሁን እዚህ In ፍላወር list. ፓወር የሚል Magazine. አግኝቻለሁ። Link. እሱ Out of list. ልክፈተው Flower ለምሳሌ power. Li- ያው አከፋፈቱ ፍጥነቱ እንደ ሞባይላችሁ ስሪጂ ነው አይደለም፣ ወይም እንደ ቀፏችሁ አይነት ሊወሰን ይችላል። Headings and landmarks. Default. The Opium Farmers with the Police on their side heading 1. By Justin Rowlett. The Opium Farmers with the Police. By Justin Rowlett. BBC News. Af- Enlist. The 29th of May 2016. From the section. Magazine. Out of list. A farmer holding an opium poppy graphic. This year, Afghanistan is expected to produce more opium than the world consumes. Although billions of dollars have been spent trying to eradicate the crop, in some places the trade seems more instant. ጭርህን ይመስላል እ፣ እንግዲህ እም፣ ወደ በሚቀጥለው ፕሮግራም ላይ እ፣ ጥያቄዎችና አስተያየቶችን ብትልኩ ም- መልሶችን ለመስጠት እኔም እ፣ አብሬ እንድማር More options ይረዳልና button. ላኩልኝ። አሁንም ኦፕሽን ላይ Showing ያሉ 13 ምርጫዎች አሉ። go forward ነው አንደኛው። እሱ ምን እንደሚያደርገው አሁን ምሳሌ ይህን የዜና ስለ አፍጋኒስታን ኦፔም ድራግ የሚያመርቱበትን አለው እሱን ወደ ኋላ ተመልሼ ወደዚህ ለመመለስ እፈልግ እንደገና ወደዚህ ለመምጣት ይህን for go forward ነው ምነካው። ይሄ bookmark ነው። እዚህ save ይህን ቦታ save አድርጊ ነገ ወይም የዛሬ ወርም ተመልሽ ይህን ቦታ ለማግኘት የሚጠቅም ነው። ይሄ ደግሞ ስለ website ኡ security ማለት ደህንነት certification አለ ወይ ምናምን የምናይበት ነው። ይሄ ደግሞ page ኡን እንደገና refresh አድርጎ እንዲከፍትልን አዲስ ነገር የተጨመረ ካለ የምናደርግበት ነው። ይሄ ደግሞ አዲስ tab የምንከፍትበት ነው። ቅድም መግቢያ ላይ እንዳልኩት ሶስት tab ኦች ልንከፍት እንችላለን። ስለዚህ አዲስ tab እችን በመንካት መጨመር እንችላለን። ቅድም ደግሞ one open tabs ያለን ነክት እዛ ውስጥም ሌላ new tab የሚላለ በዛም ይቻላል። ይሄ ደግሞ እየተጠቀምን ያለውን ጉግል እንዳይመዘግብብን ለአንድ ጊዜ ብቻ የሚያገለግለን ነው። ቦክማርክ ነው። ቅድም ቦክማርክ አድርገን ከወር በኋላ እናገኘዋለን ያልኩት እዚህ ውስጥ ገብተን ነው ያጠራቀምናቸውን ቦክማርኮች የምናየው። ይሄ ደግሞ tab ኦቹ ከፍተን የዘጋናቸውን የቅርቦቹን እዚህ ውስጥ ነው ድጋሚ ቆጩትን እንዴ ቅድሙ ምንድን ያለው የሚለውን ድጋሚ check ማድረግ ብንፈልግ እዚህ ውስጥ ነው የምናገኘው። history ደግሞ በተከታታይ አሁን በአንድ ወር ለሁለት ወር የተለያየ ኢንተርኔት ስናይ ስናይ ቆይተናል። እናም ተመልሰን ምን ምን ነበር ያየሁት የሚለውን የምናይበት ደግሞ የሆን ነገር አይተን ስሙ ከጠፋብን ቀኑን ግን የምናስታውስ ከሆነ እዛ ቀን ላይ ምን ምን አየሁ የሚለውን ሄደን የምናይበት ነው። share ደግሞ ይሄ አሁን ያነበብነውን website ገጽ ለሌላ ሰው ባለን ሶፍትዌር ዋትሳፕ ካለን በዋትሳፕ በቫይበር፣ በሜሴንጀር፣ በብሉቱዝ፣ በ normal message በ SHAREit በመሳሰለው መላክ አሁን ይሄኛው ዋትሳፕ <laughs> ሌላ ጊዜ እኔ በዋትሳፕ ልኬ ስለነበር default ስላደረገልኝ ነው። ከ share ቀጥሎ ነው ያለው ከፍቼው አይደለም። ይሄንን ይሄ ደግሞ print ነው። ከክሮማችን ጋር ፕሪንተር አያይዘን ከሆነ በወረቀት print ለማድረግ ማለት ነው። ይሄ ደግሞ እዚህ ገጽ ላይ የሆነች ቃል ለመፈለግ ነው የሚያገለግለው። ይሄ ደግሞ home screen ኣችን ላይ ቀጥታ ይችን page እንድትቀመጥ ለማድረግ ነው። ይሄ ደግሞ normally website ኦች ለሞባይላችን screen የሚመጥን ገጽ ነው የሚሰጡን። ግን የ desktop ኡን ነው የምንፈልገው ካል ይችን ነው የምንነቃው ይሄ ደግሞ የክሮም setting ኦችን ከፍቶ የሚያገለግለን። ይሄ ደግሞ help ስለ ክሮም ና ደግሞ ችግር ካጋጠመ ለጉግል feedback የምንሰጥበት ስለ ክሮም ማለት ነው። እነዚህ ናቸው ያሉት ጠቅላላዎች። ግልጽ ያልሆነ ወይም የዘለልኩት ወይንም አዳነ በ ክፍል ሶስት ላይ ነው መሰል ያለኝ ጠፍቶብኛል። አሁን አዴግ ምን አለ አስተያየት ብትሰጠኝ ሳትዘጋጅ ነው እና አዘጋጅተህ ብታሳምረው ብሎኝ ነበር። ያንሻለው ብዙ ያን ያህል ታታሪ ስላልሆንኩ ነው። ግን feedback ማለት እየተቀባበልን የምናደርገው ከሆነ እኔ እንኳን ከምዘጋጀው በላይ ብዙ መማማር እንችላለን። ና ጠይቁ፣ አስተያየት ስጡ፣ አርሙኝ ለማለት ነው። የዛሬው በዚህ አብቅተዋል። ከአድማጮች በዛሬው ፕሮግራም ባለፉት ጊዜያት ፕሮግራሙ ተቋርጦ በመቆየቱ ምክንያት የደረሰን ጥያቄዎችና አስተያየቶች ብዙም የሉም። ነገር ግን አድማጫችን አያትና ዋና ተሳታፊ ግርማ ከመቀሌ የሞባይል ኢንተርኔታችንን በኖኪያ PC Suite ወደ ኮምፒውተሩ share አድርገን ስንጠቀም ቶሎ ቶሎ እየቆጠረብንና ሳንቲማችን ቶሎ እያለቀ ነው፣ ምን ብናደርግ ይሻላል አይነት ጥያቄ አንስቷል። ያው ከመርሁ ለመነሳት ያህል በታሪፍ አንጻር እኩል ነው። ከኮምፒውተራችን ጋር አያይዘን በመጠቀማችን የሚጨምርብን ተጨማሪ የሚቆጥር ሂሳብ የለም። በሞባይልን በመጠቀም በኮምፒውተር በመጠቀም ተመሳሳይ ነው። ነገር ግን ምናልባት እንደ ኮምፒውተራችን ላይ ለየት የሚለው ኮምፒውተራችን ልክ ስናያይዘው ያሉ ኮምፒውተራችን ላይ ያሉ application ኦች በሙሉ ራሳቸውን update ለማድረግና አዳዲስ መረጃ ለመፈለግ <clears throat> ጥረት ስለሚያደርጉ በአንድ ጊዜ ያለን ሳንቲም እንዲጨርስ ምክንያት ሆኗልና በተቻለ አቅም ዋናውን የኮምፒውተሩ ዊንዶውስ አፕዴት እሱን disable ማድረግ ከዚም የእያንዳንዱን application እየገባ በ setting update የሚለው ጋር እየሄድክ አውቶማቲክ የሚለውን manual እንዲሆን ወይም አውቶማቲክ የሚለውን disable በማድረግ አንተ ብቻ ስትፈልግ update በማድረግ ሳንቲም መቆጠብ ትችላለህ። ሌላኛው ደግሞ ምናልባት ቀው ይሆናል ግን እንደ አማራጭ ፓኬጅ ብትጠቀም ማለት የአምስት ብር የአስር ብር ወይም የአስራ አምስት ብር ገዝተህ ወይም ለሳምንት የሀያ ብር የአምሳ ብሩን ገዝተህ ብትጠቀም ሰፊ የታሪፍ ልዩነት ስላለው ኮምፒውተር ከማያያዝ በፊት ይህን ብታደርግ ሂሳብ ይቆጥብልሃል ነው። እንግዲህ በዚህ ሳምንት ያለን ጥያቄ ብቻ ነው። ምናልባት በፌስቡክ ልኳችሁ እና በጣም ቆይቶ ረስቼባችሁ ከሆነ ይቅርታ አድርጉልኝ። ለቀጣዩ ፕሮግራም ብታስታውሱኝ ለመመለስ ጥረት አደርጋለሁ። እስካሁን ፕሮግራሙ ተቋርጦ የቆየብኝ ከዚህ በፊት የነበረውን ፕሮግራም አድምጣችሁ ከነበረ በተፈጠረ የቴክኒክ ችግር ነው እና በግሌ ደግሞ ባቀጠመኝ ድብርት አይነት ነገር ነው። ከዚህ ወደ ኋላ ደግሞ እንግዲህ እስቲ አጠናክሬ ለመሄድ ሞክራለሁ። በተለይ ደግሞ ነህ ከሀንጋሪ፣ ሁሴን ናስር ከስድስት ኪሎ፣ ዮሐንስ ታከለ ከስድስት ኪሎ፣ አማራ ሲሳይ ከባህር ዳር፣ ካሳሁን ከመቀሌ ሙክታር ከሻሸመኔ እና የመሳሰላችሁት በተለይ እንደዚህ ፕሮግራም የላካችሁልኝ አሁንም contact ብታደርጉኝና ፕሮግራሙን ብናስቀጥል ዜና በመላክ ፕሮግራሙን ቀርጾ በመላክ ብታገዙኝ ደስ ይለኛል። ማቀናበሩንም ለማድረግ እሞክራለሁ። በእርግጥ አንዳንዴ እንደዚሁ ኢንተርኔት መቋረጡ ስላልተፈታልኝ ቋሚ connection የለኝም። ስለዚህ እናንተም በማቀናበሩ ልታገዙ ትችላላችሁ። እኔ ቀርጬ ልኬና እናንተ በኢሜይል ልከውና በሞባይል edit አድርጋችሁ ወጥ ፕሮግራሙን upload እንድታደርጉልኝ ማለት ነው። ሌሎች አድማጮች ጥያቄ በመላክ በርታ በማለት ያገዛችሁ በሙሉ አመሰግናለሁ። እናንተም ደግሞ ንቁ ተሳታፊ እንድትሆኑ የምታውቁትን በማካፈል አበረታታለሁ። እንደተለመደው ጥያቄ፣ አስተያየት፣ ፕሮግራም የመላኪያ መስመሮችን ላስታውስ። በፌስቡክ Facebook dot com slash ገዝሽ ብትልኩ እና ሞባይል ተጠቃሚዎች ከኋላው ኤም ብታስከትሉ የኮምፒውተር ተጠቃሚዎች W ብታስከትሉ የዚህን page የዚህ ፕሮግራም page ይከፍትላችኋል። በዚህ ፕሮግራም page ላይ message መላክ ትችላላችሁ ወይ እዛው ላይ ፔጅን ፖስት በማድረግ ሁሉም page ኡን like ያደረጉ ሰዎች አስተያየታችሁንና ጥያቄያችሁን ማየት እንዲችሉና እነሱን ማገዝ እንዲችሉ ማድረግ ይቻላል። በኢሜይል ከዚሽ plus subscribe at Google Groups dot com በማለት በኢሜል ተጠቃሚ ካልነበራችሁ ኢሜል ተጠቃሚ ሁኑ። ኢሜል ተጠቃሚ ለነበራችሁ ክዝሽ at Google Groups dot com ጥያቄ፣ አስተያየት፣ ፕሮግራም የመላኪያ አድራሻው ነው። ለሁሉም ኢሜል subscribe ያደረገ ሰው ይህን አስተያየት ወይም ጥያቄ ያየዋል። በዋትሳፕ ደግሞ መላክ ለምትፈልጉ 0972 52 ላይ ብትልኩ ጥያቄ መሆን አስተያየት ፕሮግራም ለእኔ ይደርሳል። የዋትሳፕ group ም አለን። እዛ ላይ መሳተፍ ለምትፈልጉ በዚህ አሁን ቅድም በጠቀስኩት ቁጥር ላይ ጨምረኝ ብትሉኝ እዛ ላይ አደርጋችኋለሁ ወደ ቴክኖሎጂ ግሩፕ ላይ ግን በስልክ ጥሪ ብታደርጉ አይሰራም። ለጊዜው SIM card ኡ ስለጠፋ ብ ዘጠኝ ሰባ ሁለት የሚለው ማለት ነው እና ቀፎ ወይም SIM card ማስገቢያ በመሰበሯ ምክንያት ለጊዜው ስልክ ጥሪ አይቀበልም፣ ዝግ ነው። እነዚህ ናቸው የመገናኛ መስመሮች። የዛሬን ፕሮግራም ስላዳመጣችሁ አመሰግናለሁ። ባካችሁ ጥያቄ፣ አስተያየት ፕሮግራም በመላክ እስቲ ፕሮግራሙ እንዲጠናከር እርዱና በሌላም መንገድ የምታግዙት ካለ አግዙ። ለዛሬ ነበረ እኔ ነው። ቻው። የዛሬ ፕሮግራም በዚህ ተጠናቋል። ቸር ባይ